ራዲዮ ነጋሽ ኢትዮጵያ ሙስሊሞች ድምጽ ነው። የታሪክ ምሁሩ ጸሐፊውና የመብት ታጋዩ አህመድ ድንጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፍ ትረካ ክፍል 24 ነው ተሰናድቷል። ሙሀባ ጀማል ቀጥሎ ያቀርበዋል። መልካም ቆይታ። ኢትዮጵያውያን ሙስሊሞች የጭቆናና የትግል ታሪክ ከአህመድ ዲን ጀበል ክፍል 24 ትረካ። አጼ ዳዊት ለ20 ዓመታት በሙስሊሞች ላይ በርካታ ጭፍጨፋዎችን ፈጽሟል። መስጂዶችንም አፈራርሷል። በመስጂዶች ምትክ አብያተ ክርስቲያናት ታንጸዋል። አጼ ዳዊት በሙስሊሞች አገር ባዕዳን ለጥቃት ዘምቶ ተገደለ። የሞተው ዕለተ ሐሙስ ኦክቶበር 10 1409 ጀማደል 1 812 ዓመተ ሂጅራ ነበር። አጼ ዳዊት ሲሞት ልጁ ቴዎድሮስ ነገሰ። እርሱም ብዙ ሳይቆይ ሞተና ይስሐቅ ነገሰ። ከሱልጣን ሰደዲን ጋር ትግሉ ቀጠለ። ዳዮች፣ ዑለሞችና ገበሬዎች ከሰደዲን ጋር የእስላማዊ ስልጣኔቶችን ነጻነት በጂሃድ ለማስመለስ ተዘጋጁ። ከሰደድን ጋር እስከ መጨረሻ ሊዋደቁ ቃል ኪዳን ተጋቡ። በበርዋ በተመራው ሰራዊት ጦርነት ተጀመረ። ጦርነቱ ሲፋፋም በሸዋል ወር ሰደድን ወደ ዘይላ ወደብ ሸሸም። በባህር ላይ ሳለም ተከበበ፣ ግንባሩንም ተመታ። ሆኖም እጅ ላለመስጠት ለሶስት ቀናት ያህል ታገለ። በኋላም በጦር ተወጋና ሻሂድ ሆነ። ከእርሱ ሞት በኋላ በርካታ መስጂዶች ፈራረሱ። በምትካቸው ቤተ ክርስቲያን ተሰራባቸው። መቅሪዚም እንዲህ ሲል ጽፏል። ከሰደድን ጋር ፉቃዎች፣ ዛሂዶች፣ ገበሬዎችና ሁሉም የሀገሪቱ ነዋሪ ሙስሊሞች እስከ ሞት ድረስ ሊታገሉ ቃል ኪዳን ተጋቡ። ሀያል ውጊያም ተካሄደም። አራት መቶ ለአላህ ያደሩ መሻይኮች የውዱ ማድረጊያ ያቃቸው እንደያዙና በእርሱ ስር በርካታ ዛሂዶች መስዋዕት ሆኑ። አብዛኛዎቹ እስኪጠፉና ቀሪዎቹም ወደ ትናንሽ ስፍራዎች እስኪከፋፈሉ ድረስ የሙስሊሞች መታረድ ቀጠለም። ሰደድ የተገደለው ቅዳሜ 16 ፌብሩዋሪ 1415 ወይንም ዙልሂጃ ስድስተኛው ቀን 817 ዓመተ ሂጅራ ነበር። ለአርባ ዓመታት ገደማ ለነጻነት ሲታገል የቆየው ሰደዲን ሲሰዋም አስሩም ልጆቹ ወደ የመን ዘቢድ ሸሹ ከሱልጣን አህመድ ቢን አልአሸሪ ዘንድም ጥገኛ ሆኑ። የሙስሊሙ ኃይል ይበልጥ ተዳከመ። መስጂዶችም ፈራረሱ፣ አብያተ ክርስቲያናትም ተሰራባቸው። ይህንን የታሪክ ጸሐፊው ተክለ ጻዲቅ መኩሪያም ሰደዲን ከሞተ ወዲህ የእስላሞች ኃይል ተዋረደ፣ በመስጅዶች ፈንታ በያለበት አብያተ ክርስቲያናት ተተኩ ሲሉ ጽፈዋል። ከይፋት ቀጥሎ የዘይላ መወረር ይፋት እንደ መንግስት ህልውናዋን እንዲያከትም አደረገ። ምዕራፍ ስምንት የአዳል ሱልጣኔት የይፋ ሱልጣኔት ለሁለት ክፍለ ዘመናት ያልተቋረጠ ትግል አድርጋ የመጨረሻ መሪዋ ሰደዲን ከተሰዋ በኋላ ፍጻሜዋ ሆነ። በአባታቸው መስዋዕት ወደ የመን የተሰደዱት የሰደዲን አስር ልጆች እዚያው ቆዩም። ኋላ ግን ወደ ኢትዮጵያ ሊመለሱና የትጥቅ ትግል ሊቀጥሉም ወሰኑ። ከስምንት ወራት ቆይታም በኋላ በኦገስት ወይንም ሴፕቴምበር ወር በ1415 ተመለሱ። በይፋት ሱልጣኔት ምትክ የአዳል ሱልጣኔት በመባል የሚታወቀውንም አቋቋሙ። ዋና ከተማዋንም ከይፋት ወደ ደከር አዞሩም። ደከር ከሐረር በስተደቡብ ምስራቅ ከፊያን ቢሮ አቅራቢያ ትገኛለች። ከይፋት በተሻለ ሁኔታ ከክርስቲያኑ መንግስት ጥቃት ለመከላከል አመች ነበረች። ሱልጣኑም ሰብረዲን አሊ ቢን ሰደዲን ሆነ። የአዳል ስልጣኔት ቢቋቋምም ሌሎች የሙስሊሙ ግዛቶች በአጼው ቁጥጥር ስር ነበሩ። የሚደርሰው ጭፍጨፋ እንደቀጠለ ነበር። እስላምን ለማጥፋትና ክርስትናን በእስላማዊ ክልሎች ለማስፋፋት ባለመው በክርስቲያኑ መንግስት በርካታ ሙስሊሞች ተገደሉ። ጭፍጨፋው በግብፅና በሌሎች ጎረቤት አገሮች ተሰማ። የግብፅ ሱልጣን እጅጉኑ ተቆጣ። የግብጽ ጳጳስ በጁን አንድ ቀን 14 19 ወይንም ሐሙስ ጀማደል ኡላ 7 822 ዓመተ ሂጅራ ወደ ቤተ መንግስት ተጠራ። ቃዲዎች፣ አሊሞች ከሱልጣኑ ጋር ተቀምጠዋል። ጳጳሱ በእግራቸው እንዲቆሙ ተደረጉ። በኢትዮጵያ ሙስሊሞች ሲበደሉ እንዴት ዝም እንዳሉና በኢትዮጵያ ጳጳስ ሆኖ በተላከው ግለሰብ አማካይነት ለምን ሙስሊሙን የመጠበቅ ስራ እንዳልሰሩም ተጠየቁ። ሱልጣኑ የሙስሊሞች በደል የማይቆም ከሆነ በሞት እንደሚቀጣቸው ዛተባቸው። ይህ በእንዲህ እንዳለ በ1423 ወይንም 826 ዓመተ ሂጅራ በኢየሩሳሌም የምትገኘው ቤተክርስቲያን በመዘጋቷ አጼ ይስሐቅ እጅግ ተቆጣም። ንዴቱን በበቀል ሊወጣም ወደ ፈረደባቸው ኢትዮጵያውያን ሙስሊሞች ዘመተ። ኢማም አልመቅሪዚ እንዲህ ሲሉ ገልጸዋል። ቤተ ክርስቲያኒቱ በመዘጋቷ ምክንያት በርካታ የአገሪቱ ሙስሊሞች ተገደሉ። ሴቶችና ልጆችም ባሪያ ተደረጉ። ብርቱ ማሰቃየትን አሰቃያቸው። በአገሩ የነበሩ መስጂዶችን አፈራረሰ። የገደላቸውን ሙስሊሞች ቁጥር ለመገመት ያስቸግራል። ዳግማዊ ሰብረዲን ለስምንት ዓመታት ሲታገል በሱልጣንነት ቆይቶ በ1424 ሞተ፣ ቀጥሎ መንሱር ኢብኑ ሰደዲን ተተካም። እርሱም ሙስሊሞችን የጨፈጨፈውን አጼ ይስሐቅን ሊዋጋ ወሰነ። በሃዲያ የአጼ ይስሐቅን ጦር ገጥሞ አሸነፈው። በመቀጠልም ወደ ሙካ ተራራ ዘመተም። በዚያም ቁጥሩ 30 ሺህ የሆነውን የአጼውን ጦር ከበበ። ከቦታው ለሁለት ወራትም ቆየም። ለጦሩ ሁለት አማራጮችም ሰጣቸው። ሙስሊሙን ማጥቃታቸውን ትተው ወደ የቤታቸው መሄድ አሊያም እስላም መቀበል። አስር ሺዎቹ እስልምና መቀበል ሲመርጡ የተቀሩት ወደ የቤቶቻቸው መሄድን መረጡ። ሆኖም የአጼ ሆኖም አጼ ይስሐቅ ተዘጋጅቶ በርካታ ሰራዊት አዘመተ። ይህ የሆነው በ1428 ወይንም 828 ዓመተ ሂጅራ ነበር። ሁለቱ ሰራዊቶች ጦር ገጠሙ። ከሙስሊሙ 20 ወታደር ብቻ ሲገደል ከአጼው በርካታ ወታደር ተደመሰሰ። ሆኖም ባልተጠበቀ ሁኔታ ሱልጣን መንሱር ቢን እና ወንድሙ መሐመድ ተማረኩ። አጼ ይስሐቅ እጅግ ተደሰተ። ወደ ግዛቱ ማዕከልም ወሰዳቸው፣ እንዲታሰሩም አደረገ። የአዳል ሱልጣኔትም ነጻነቷን አጣች። ሙስሊሙም ያለ መሪ ቀረ። ይህንን ክፍተት ያስተዋለው ጀማሉዲን ቢን ሰደዲን መሪ ሆነ። አጼ ይስሐቅም ለፍላጎቱ አጎብዳጅ ነው ብሎ ስላሰበ በራሱ ስር ሆኖ እንዲመራ በሚል እውቅና ሰጠው። ኢብኑ ሀጀር እንደገለጹት በአጼ ይስሐቅ ዘመን ፈክረ ደውላ የተባለ ግብፃዊ ክርስቲያን ወደ አጼው በመምጣት መንግስታዊ ስርዓቱን አጠናከረለት። ከህዝቦቹ ልብስ የማይለብሱትን እንዲለብሱ መከረው። እንዲሁም ጣምባጋ ማዚግ የተባለ ግለሰብ ከቱርክ በመምጣት የአጼ ይስሐቅን ሰራዊት አሰለጠነ። መሳሪያ እንዲያከማችም መከረው። ለዚህም የሚሆን የመሳሪያ መጋዘን እንዲሰራ አደረገ። ሌሎች የቱርክ መምሉካውያን ወደ ሀበሻ በመምጣት የጦር መሳሪያ ማምረት ጀመሩ። መሳሪያዎቹ ከብረት የሚሰራ የጦር ልብስ፣ እና ሌሎች የጦር መሳሪያዎችን ይጨምሩ ነበር። እንዲሁም ግብፃዊው ፈክረ ደውላ በበኩሉ የግብር አሰባሰብን ዘመናዊ ያደረገ አልመቅሪዚ ከ1364 እስከ 1442 አሱሉክ ሊመሪፈቱ ደውላ አልሙሉክ በተሰኘው መጽሐፉ እንዲሁም ኢብኑ ተግሪ በርዲ 1410 እስከ 147 አንኑጁም አልዛሂራ ፊል ሙልክ ሚስር ወልቃሂራ በተሰኘው መጽሐፉ አስገራሚ ታሪክን ጽፎልናል። እስላምና ሙስሊሞችን ከኢትዮጵያ ብሎም ከአፍሪካ ቀንድ ለማጥፋት ያለም የነበረው አጼ ይስሐቅ የቆጵሮስን በክርስቲያን ስር መዋልና የንጉሱን መማረክ ሰማ። እጅግም ተደሰተም። እስልምናን ለማጥፋት ዓላማው አጋዥ ኃይል እንዳገኘ በማሰብ ደብዳቤ ጻፈ። በደብዳቤውም ከነመሳሪያችሁ ወደዚህ ኑና እስላምንና ሙስሊሞችን እናጥፋ ሲል ጠይቋል።